والصلاة والسلام على رسول الله صلى الله عليه وسلم باب صلاة التطوع باب صلاة التطوع ስለ ተጠውዕ ስለ ሱና ሶላት የተመለከተ እናያለን። በዚህ ርዕስ ስር ሶላተ ተጠውዕ ተጠውዕ ማለት ትርፍ መስራት ወይንም ደግሞ ዚያዳ ተጨማሪ ነገር ግዳጅ ያልሆነ ነገር መስራት ማለት ነው። ተጠውዕ ሱነተ ተጠዋ ሶላተ ተጠዋዎች አንደኛ ወቅት ያላቸው አሉ። ዷህዋና ዊትርን ይመስል ወቅት ያላቸው አሉ። አራት አይነት አድርገን እንከፍላቸዋለን። ወቅት ያለው አለ ዷህዋንና ዊትርን ይመስል ጊዜው ደግሞ ከፈራኢድ ጋር የሚያያዝ አለ በዕልያና ቀብልያ ይመስል ጊዜ የሌለው አለ ሙጥለቀ ሶላት ሶላተ ልስቲኻራ የምርጫ ሶላትን የዱዓ ሶላትን ሶላተ ለሐጃ ማለት ነው። በሰበብ ጊዜ የሚገባለ ተህየተል መስጂድና ሱነተል ውዱእን ይመስል አራት አይነት አድርገው ያመጣቸዋል ዑለማዎች። ሶላት ተጠውዕ ትርፍ ነው እንደ መክቱባ አምስት ወቅት ሶላት ነው በእኛ ላይ የወጀበው። ከአምስት ወቅት ሶላት ውጭ ያለው ዋጅብ አይደለም። ወላኪን ባዕድ ዑለማ መን ዩጂቡ አልዊትር ዊትርን ዋጅብ የሚሉ አሉ። ደሊሉ እንመለከታለን። ዊትር ዊትር ዋጅብ አይደለም እና ለምን وعن ربيعة بن كعب عن ረዲየላሁ ተዓላ አንሁ ቃል ቃለ ሊነቢዩ ሰለላሁ ዐለይሂ ወሰለም ተጠዋ አንድ ጥቅም ያለበት ነገር አለ። ልንገራችሁ ምን አለ? ፈርድ እንደ ቤት ነው ብለዋል። እንደ ቤት ነው ፈርድ ሶላት ማለት ቤት ማለት ነው። ሱና ማለት ደግሞ አጥር ማለት ነው። ቤቱን ብቻ ሰርቶ ያለ አጥር ያስቀመጠ ሰው ለሌባ ለዘራፊ ይመቻል ማለት ነው። ማዕሲያ በሰራን ቁጥር የምንሰጠው ወይንም ደግሞ የሚሸረሸረው የትኛው ነው? ፈርዳችን ነው። ሱና ዙሪያውን ካለ ግን ሱና ይጠብቅልናል። ከሱና እንከፍላለን ማለት ነው። ስለዚህ ወይም ፈርድ ካፒታል ነው ይላሉ። የመንቀሳቀሻ ዋና ትልቅ ንብረት ነው። መንቀሳቀሻ ካፒታል ነው። አሱና ሱና ደግሞ ሪብህ ነው፣ ትርፍ ነው ብለዋል። ትርፍ ነው። ፈርድን የያዘ ሰው ሱና ሲሰግድ ትርፋማ ሆነ ማለት ነው። الربيعة بن كعب الأسلمي رضي الله تعالى عنه قال ቃለ ሊነቢዩ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ብለውኛል ይላል ረቢዓተ እብኒ ከዕቢን አልአስለሚይ አቡ መሐመድን ዙሁሪ እሱ አይደለም አቡ ፊራስን አልመደኒ ሰሓቢይ ምን አህሊ ሱፋ አቡ ፊራስ ይባላል አቡ ፊራስ ይባላል አልመደኒ መደናዊ ነው ሰሓቢይ ነው የነብዩ ኻዲም ነው እስካሁን ሰሃቢይ ነው ምን አህለ ሱፋ ከሱፋ ሰዎች ውስጥ አንድ ነው የሱፋ ሰዎች የሚባሉት ምስኪኖቹ ድሆቹ በመስጊድ በበረንዳ አካባቢ ሲኖሩ የነበሩት ናቸው። አህሉ ሱፋ የሚባሉ ከነሱ ውስጥ አንዱ ነበር። ካነ የክቲሙ ረሱላላህ ሰለላሁ ዐለይሂ ወሰለም የአላህን መላክተኛ ሲያገለግል ነበር። ወዩላዚሙ ነብዩም ሙጥጭ አድርጎ ይዞ ነበር። ሰፈረ ወሐበራ መንገድም ሲወጡ ተከትሎ ይወጣል። እዛውም ሲኖሩ አገራቸውም እዛውም አብሮ ይኖራል። በቃ ምንም ከረሱል አይነቀንም ነበር። ሶስት የሰና በስልሳ ሶስተኛ ዓመተ ሂጅራ ነው ነበር። ረቢዓተ እብኒ ከዕብ አልአስለምይ እንደ አነስ ነብዩን አገልግሏል። እና በጣም ኺድማ ያበዛ ነበር ይኻድማቸዋል። የውዱ ውሃ ይዛል፣ ምን ይዛል፣ ይከተላቸዋል፣ ሁሉን ነገር ያደርጋል። እና እንደ ሀሉት ነብዩ ደስ አላቸውና ኺድማ ቃል ቃለ ሊል ነብዩ ሰለላሁ ዐለይሂ ወሰለም ነብዩ አለ ሰል ጠይቅ አለ እስኪ ጠይቀኝ አለ ጠይቀኝ እሳቸው ስለሚሰጡ አይደለም ዱዓ እንዳደርጉለት ነው። ነብዩ አለይሂ ሰላቱ ወሰላም አይጠየቁም፣ መስጠት አይችሉም። ነብዩ አለይሂ ሰላቱ ወሰላም ጠይቅ እስኪ ጠይቀኝ አሉት። ፈቁልቱ አልኳቸው አለ አስአሉከ እጠይቀውታለሁ ሙራፈቀተከ ፊል ጀና ጀነት ይስጣቸው የእርስዎ ጎረቤት ጓደኛ እንደሆነ እፈልጋለሁ አላቸው። ረቢዓተ እብኒ ከዕብ አልአስለሚ አስአሉከ ጠይቀውታለሁ ዱዓ እንዳደርጉልኝ ሙራፈቀተ ከፊል ጀና ጀነት ውስጥ ጓደኛ ሙራፈቃ መሆን እፈልጋለሁ አላቸው። ፈቃል ነቢዩ አሉት አዎ ገይረ ዛሊክ ከዚህ ውጭ የለህም አሉት። ከዚህ ውጭ የለህም ማለት አይ ይሄማ ይከብዳል ሌላ የለህም ወይ ለማለትም ይተረጎማል ብለዋል። አው ገይረ ዛሊክ ወይ ሌላስ የለህም አሉት። ሌላ የለህም አሉት። ሌላም ተጨማሪ ሊሆን ይችላል። አው ገይረ ዛሊክ ያሉት ጥያቄ አው ገይረ ዛሊክ ሌላ የለህም ምን ፈቁልቱ አልኳቸው። ሆዛቅ ያለኝ ይሄው ነው አልኳቸው። ሌላ ስለዱንያም ስለምንም ስለ ምንም አልጨመረም። ወሚን አልዓጀብ አነሁም አረፉ ዱንያ ወሐቂቀተሃ ወዘዋለሃ ዱንያንና የዱንያን መሄድ መጥፋት በጣም ገብቷቸዋልና በዚህ ሰዓት የነብይ አንደበት የነብይን ዱዓ ነው የሚጠይቀው። አስቡ ነብዩ አለይሂ ሰላቱ ወሰላም ቃል ሊገቡለት ነው። ጠይቀኝ ብለውታል። የሆነ ነገር ከአላህ ጠይቀው ነብይናቸው ሊያደርጉለት ነው። በዛች ሰዓት አንገብጋቢ የሆነው ጀነተል ፍርደውስ አዕላ ማዓ ሰለላሁ ዐለይሂ ወሰለም አልሙራፈቃ አወ ገይረ ዛሊክ ሌላ የለህም ምን አሉ ተቁልቱ ሁወ እምፈልግህም ነው አልኳቸው ቃል ነብዩ አሉ ፈአዕኒ በለገዘኝ አንተም አላ ነፍሲከ በራስህ ላይ እገዘኝ በዚህ በዱዓ ላይ አላ ነፍሲክ ለራስህ እገዘኝ بكثرة السجود ሱጁድ መባብዛት እገዘኝ እርዳኝ አሉ ነብዩ አለይሂ ሰላቱ ወሰለም። እኔ جنة الفردوس የኔ ሙራፈቃነት እንድታገኝ ዱዓ አደርጋለሁ። አንተ ደግሞ كثرة السجود አላህ ዘንድ ምን መሆን አለበት? ቅረት በስጁድ ማለት ነው። አንድ ሰው ዱዓ አድርግልኝ ካለ ኢባዳው ላይ መጠንከር አለበት። ሶላት ለምን አትጀምርም? ዱዓ አድርግልኝ እንዲጀምር ጀምርና እንድትጸና ዱዓ ይደረግልሃል እንጂ አላህ አትጀምረው ተብሎ ዱዓ አላ ከስረተ እርዳይ ብለዋል ነብዩ አለይሂ ሰላቱ ወሰለም። ዱዓው ከአላህ ዘንድ ተለምኖ ሲመጣ ቦታውን ማግኘት አለበት። ቦታውን ማግኘት አለበት። ቦታውን ማግኘት አለበት። فأعني እገዘኝ፣ እርዳኝ፣ على نفسك በራስህ ላይ እርዳኝ፣ بكثرة السجود ሱጁድ በማብዛት አሉ። ሱጁድ ማብዛት كثرة السجود بكثرة ሶላት የሱጁድ ብዛት የሚገኘው ሶላት በመስገድ በተደጋጋሚ ሶላትን በመስገድ ነው። ሱጁድ ብቻውን ከስራ የለውም፣ ብቻውን ሱጁድ የለውም። ከዚህ ላይ የምንረዳው ምንድነው? ሱና ሶላት ማብዛት የነብዩን ሙራፈቃነት ለማግኘት መንደርደሪያ ይሆናል ማለት ነው። የነብዩን ጓደኝነት ጀነቱ ለዱዓ መቅቡልነት ራሱ መንደርደሪያ ይሆናል። አሁን ነብዩ አለይሂ ሰላቱ ወሰላም ፈአዕኒ እገዘኝ አላ ነፍሲ ከቢ ሰፈረት ስጁድ እናትና አባቶቻችን ዱዓ አድርጉልን ስንላቸው እነሱን መርዳት አለብን። በምን መርዳት አለብን? ራሳችንን ለዱዓው ምቹ ማድረግ አለብን ማለት ነው። በዒባዳ መጠንከር፣ ወደ አላህ መቅረብ፣ በጉዳዩ ላይ ዱዓ በሚደረግብን ነገር ላይ ደግሞ ጽናት ያለው መሆን ተገቢ ሆኖ መገኘት ለዱዓው ማለት ነው ከዚህ በጣም ብዙ ነገር ሲንባጥ ይደረጋል ግልጽ ነው አላ ቢከስረት ሱጁድ እርዳኝ ቢከስረት ሶላት ሶላትን በማብዛት እርዳኝ ብለዋል ነብዩ አለይሂ ሰላቱ ወሰላም ሱና ሶላት ማብዛት አለብን የተባለው ከዚህ ነው ይሄ ለዚህ አምጥተውታል ተጠውዕ ማለት ነው وعن ابن عمر رضي الله تعالى عنهما قال ሐፊዝቱ ሚነ ነቢይ ሰለላሁ ዐለይሂ ወሰለም ከአላህ መላክተኛ ሐፍዝጃለሁ ሸምድጃለሁኝ ይላል አብደላህ እብን ዑመር አስር ረካዓትን አስር ረካዎችን ሸምድጃለሁኝ ይላል። አስር ረካዎችን ነብዩ ሲሰግዷቸው የነበሩ አስር ረካዎች እነዚህ ብቻ ናቸው ብሎ ቁርጥ አላደረግም። አስር ረካዓ መሸምደዱን ነግሮናል። አስራ ሁለት ረካዓ የሸመደደም አለ፣ አስራ ስድስትም የያዘ አለ፣ ከዛም በላይ የያዘ ይኖራል። እሱ ግን አስር ይዛለሁኝ አለ። ማሻአላህ እሱን ነው ሚን ነብይ ሰለላሁ ዐለይሂ ወሰለም 10 ረካዓ አስር ይዣለሁኝ አለ። ረካዓተይኒ ቀብለ ዙህር ከዙህር በፊት ሁለት ረካዓ፣ ወረካዓተይኒ በዕዳሃ ከዙህር በኋላ ሁለት ረካዓ አራት፣ ወረካዓተይኒ በዕደል መግሪብ ስድስት ፊቤይቲ እቤት ውስጥ ነብዩ አለይሂ ሰላቱ ወሰላም በዕደል መግሪብ የሚሰግዱት ማለት ነው። ወረካዓተይኒ ሁለት ረካዓ በዕደል ዒሻ ከዒሻ በኋላ ፊቤይቲ እሱንም ቤት ቤታቸው ወረካዓተይን ሁለት ረካዓ ቀብለ ሱብሒ ከሱብሒ በፊት ያለችውን ይስም ፊ በይቲ ከማ አክበረትና አኢሻ ፊ ሐዲሲን ገይረ ሀዘል ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም እቤት ውስጥ እንደሚሰግዱ አኢሻ ትነግራለች። እንደውም ፋቲሃን ቀርተዋል አልቀሩም እስከምን ድረስ ትጠራጠር ነበር ፍጥነታቸው ትላለች። እና ረካዓተይ ሱብሒ ሐዲሱ ሙተፈቅ አለይህ ፊ በይቲ አስር ሆነ ማለት ነው። ምን ምን የት ላይ ነው የቀነሰው? 12 የሚል ሌላ አለ 12 የሚል ሀቢባ የተናገረችው ከዙሁር በፊት ሁለት ያለች አለች እሱን አራት ነው አራት ሙአከዱ ሱነተ ረዋቲብ ይባላሉ እነዚህ ራቲባዎች የጠኑ ሙአከድ የሆኑ የተጠኑ የሆኑ የተጠናከሩ ሱናዎች ማለት ነው። ሌላም ሱና ብዙ አለ ብዙ አለ ሌሎችም ሱና ወላኪን እነዚህ ሱነተ ረዋቲብ ይባላሉ። ከፈርድ በኋላ ወይንም ከፈርድ በፊት የሚሰገዱ በጣም የተጠናከሩት ናቸው። ለምሳሌ ቀብለየተል መግሪብም አለ ግን ሙአከድ አይደለም። ቀብለየተል ዒሻ ረካዓት ልንሰግድ ይችላል፣ ሙአከድ አይደለም። ቀብለ العصر አራት ሊሰገድ ይችላል። مع كون الحديث ضعيف موضوع ነው እስከማለት ደርሰዋል። ወላኪን ሐሰን ደረጃ ደርሷል ሐዲሱ ይሰራበታል። አራት ረካ ይሰገዳል፣ ግን ሙአከድ አይደለም። ቢተው አንድ ሰው ከፈለገ ደስ ካለ ይሰግዳል፣ ካልፈለገ እንደዚህ እንደ ዙሁሩ ቀብለ ዙር አራት እንደሚሰገደው ግን አይደለም ደረጃው እናያለን ኢንሻአላህ። እነዚህ አስሩን አብደላህ እብነ ዑመር ነግረውናል። ሐፊዝቱ ምን ነብዩ ሰለላሁ ዐለይሂ ወሰለም አሽረ ረካዓት ሸምድጃለሁ ብለዋል። ረካዓተይን ቀብለ ዙር ወረካዓተይን ባዕደሃ ወረካዓተይን ባዕደ ልመግሪብ ፊ በይቲ ወረካዓተይን ባዕደ ልዕሻ ፊ በይቲ ወረካዓተይን ቀብለ ሱብሒ ሐዲሱ ሙተፈቅ ዐለይህ ነው። ወፊ ሪዋየት ለሁማ ለቡኻሪ ለሙስሊም ወረካዓተይን ባዕደ ልጁሙዓ ፊ በይቲ ከጁሙዓ በኋላ ሁለት ረካ እቤታችን የሚል ዘገባ አለ። 12 ማለት ነው እስከዚህ አድርገው 12 ይሆናል እስከዚህ ማለት በተለያየ ቀን ነው። ጁሙዓ ቀን 12 ነው የያዙት፣ በሌላው ቀን ደግሞ አስር ማለት ነው። አብደላህ ብን ዑመር ጋር ያዙ። ግልጽ ነው። አብደላህ ብን ዑመር ናቸው የዘገቡ። ጁሙዓ ቀን አስራ ሁለት ሊሆን ነው ደስታቸው። ምክንያቱም ከጁሙዓ በኋላ ሁለት የሚለው አለ። ከጁሙዓ በኋላ ያለውን ጨምረው ማለት ነው። ሌሎቹ ዙሁሪ ረክዓ ጋር አድርገን በአንዱ በቀን ውስጥ ካየነው ግን ራሱ አስር ነው። በአንዱ ቀን ውስጥ ካየነው አስር ነው። የጁሙዓን ጨምረው በአጠቃላይ አስራ ሁለት ረክዓ ይሰግዱ ነበር የሚለው እናጣለን። ግን በቀን በቀን ስናየው ስንት ነው? አስር አስር ነው። ጁሙአን ቀን ራሱ ባዕደ ባዕደ ጁሙአ እንደውም የጁሙአ ቀን ቀብልያ የለም አይደል? ረካዓተ እንትኗ ብቻ ተህየተል መስጊድ ብቻ ከገቡኝ ስንት ሊሆን ማለት ነው? ስምንት ሊያደርግን ጁሙአ ቀን ምክንያቱም ቀብልያ ያለ የሌላው ጊዜ ግን ባዕደ ዙሁርና ባዕደ ቀብለ ዙሁርና ባዕደ ዙሁር አራት ስለነበር ማለት ነው። ወሊሙስሊም ለሙስሊም ካነ ነብዩ ነበሩ ኢዛ ጦላ አልፈጅሩ ጎህ ሲቀድ ፈጅር ሲወጣ ላ ዩሰሊ አይሰግዱም ነበር ኢላ ረከዓተይኒ ሁለት ረከዓ እንጂ ከፊፈተይኒ ቀለል ያሉ ሁለት ረከዓዎችን እንጂ ሌላ ይሰግዱ ነበር። ሌላ ሶላት የላቸው። ሁለት ረከዓዎች ይሰግዳሉ። ሁለት ረከዓ ይሰግዳሉ። መቼ ማለት ነው? ፈጅር ከወጣ በኋላ ሁለት ረከዓ፣ ሌላ ሶላት የለም። ሁለት ረከዓ ብቻ። እነ ሙሐመድ ብን ሲሪን ይህንን ሰውየው ሲሰግድ ፈጅር አዛን ተብሏል። መጣና ሁለት ረከዓ ሰገደ። ዝም ብለ ያዩታል መስጊድ አሁንም ተነሳ ሰገደ። አሁንም አሰላመተ ተነሳ ሰገደ። ጠሩትና ለምን እንደዚህ ታደርጋለህ አሉ። ምን ነው አንተ ለምን ከሁለት ረካዓ በላይ ትሰግዳለህ? ምን ችግር አለው? ሶላት አይደል እንደ ሰገድኩት አላህ በሶላት ይቀጣኛል እንዳላችሁ። አይ ሶላት ለምን ሰገድክ ተብለህ አትቀጣም፣ ግን ለምን ነብዩን አካሄድ ጣስክ ተብለህ ግን ትቀጣለህ። ያ ነገር ይኖርብሃል። ነብዩን ለምን ጣስክ? ነብዩ ሁለት ረካዓ ብቻ ነው የሰሩ። ያችን ብቻ ለምን አትሰራም ማለት እሺ ወላሂ የሚገርም ሚዛን ነው ለማንኛውም ነገር ማለት ነው። ለምን ሰላት ሰገድክ? ለምን ቁርአን ተቀራ ተብሎ አይደለም አንድ ሰው የሚቀጠው፣ ግን ቦታው ላይ ነው ያደረግከው ነው። ጊዜና ቦታ አካሂድ ስላለው ማለት ነው። በሌላ ጊዜ ግን ይከለከላል ማለት አይደለም። ሱናው ሙታባዓ ማድረግ እንዳለበት እያስተማሩት ነው ሰውየው። ወደ ሙስሊም ለሙስሊም ካነ ኢዛ ጠልዐ አልፈጅር ፈጅሩ ጎህ በሚቀድበት ጊዜ ላይሰል አይሰግድም ነበር ነብዩ الا ركعتين خفيفتين አገላለጹ ገብቷቸዋል። ነገቲቭ ከዛ إثبات ነው ያመጡት አይሰግዱም ነበር ኢላ ረክዓተይን በኤክሰፕሽን አለው ሁለቷን ረክዓ ቀለል ያለች ረክዓ ቀለል ያለች ሁለት ረክዓ እንጂ አይሰግዱም ነበር። በቃ ሁለት ረክዓ ቀለል ያለች ይሰግዱ ነበርና አይሰግዱም ነበር ቀለል ያለ ሁለት ረክዓ እንጂ ማለት አገላለጽ ይለያል። ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን ኸለቅቱ ልጅነ ወልኢንሰ ሊያዕቡዱን ይለያያል። ሰውና ጋንንትን አልፈጠርኩትም እኔን ሊያመልከኝ እንጂ ይህ አገላለጽና ሰውና ጅንን እኔን ሊያመልከኝ ፈጥሬዋለሁ ይለያያል። ያንኛው ምን አለው ሐፍርያ አለው እኔን ላመልክ እንጂ ለሌላ ዓላማ ነው ምንም አልፈጠርኩትም ዘጋበር ግን ሰውና ጅንን እኔን ሊያመልከኝ ፈጥሬዋለሁ ካለ ሌላም ትርፍ ነገር ቢሰራ ችግር የለም ማለት ነው። እኔ አገላለጽን አገላለጻቸው እሺ ዋና الله تعالى ተዓላ አንሃ አን ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰለም ካን ነበሩ ላየደዑ አይተውም ነበር ትተው አያውቁም አርባአን قبل الظهر كظهر بفيت اربع وركعتين ቀብለል ልገዳት ከሱብሂ በፊት ሁለት ረካ ረዋሁል ቡኻሪ ቡኻሪ ዘግበውታል። አሁን ከዙሁር በፊት ያሉትን ስንት አደረግናቸው? አራቱ ሙአከድ ነው የሚሆነው። በዕድያ ግን በዕድያ አራት አለ። አዎ በዕደ ዙሁር አራት ነው። ሁለቱ ሙአከድ ነው። ሁለቱ ከቻል ከፈለ ደስ ካለ ጨምረው ጊዜ ካለ ከተመች ማለት ሁለቷ ግን ራቲባ ናት። በቃ እንደስተዋል ዋጅብ አይደለም። በጣም ሙአከድ ሱና ቀብልያው ራሱ የዱሁር ቀብልያ አራቱ ናቸው ሙአከዶች፣ ሁለት ብቻ አይደለም። አራቱም ሙአከድ እኩል ደረጃ ነው ያለው አራቱ። ከዙሁር በኋላ አራት ረካዓ መስገድ አለ፣ ሁለቷ ሙአከድ ናት። ሁለቱ ግን ከፈለክ ደስ ካለ ስምንት ነው ማለት ነው። ከዙሁር በፊትና ከዙሁር በኋላ አራት አራት እንሰግዳለን። ስድስቱ ሙአከድ ናቸው። ከዙሁር በፊት ያለው አራቱ፣ ከዙሁር በኋላ ሁለቱ ማዕከል ተጠናከሩ ሱናዎች ናቸው። ነብዩ አይተዋቸውም ነበር ያ ላይደዑ አይ ላይትሩኩ ነብዩ ተተው አርባዓን አራት قبل الظهر ከዙሁር በፊት አራት ከዙሁር በኋላ አራት ነው ያለው ግን ሁለቱንም አክል የሚሆን ተጠናከረ ሱና የሚሆነው ማለት ነው። وركعتين قبل الغداة ከሱብሂ በፊት ሁለት ይሄንን ተወስና አብደላህ ብን ዑመር ላይ ተደምሩታላችሁ። እሱ قبل الظهر ን ሁለት ብቻ ነበር አይደል ያደረገው? አሁን አራት ስናደርገው ስንት ሆነ ማለት ነው? የቀን ሶላቱ ሶላተ ረዋቲብ ስንት ሆነ ማለት ነው? 12 ሆነ ማለት ነው። እንጨምርበታለን 16 ነው። አቤት አይሰማኝም። ሌላኛው ሐዲስ የሱብሂ ቀብልያ የትኛው? እዛ ጦላ አልፈጅሩ ላይ ሰሌራ ረካዓተይን ኸፊፈተይን አዎ ቀብለ ሱብሂ የምትሰገደው ቀብልያ የሱብሂ ራት ይላል። ረካዓተ ለፈጅር የምትባለው ሁለት ረካ ማለት ነው። በይነል አዛን ወል የምትሰግዳት ማለት ነው። ፈጅር በሚወጣበት ሰዓት የግድ አዛን እኮ ዋጅብ አይደለም። የግድ እሷ ይቺ ረካዓተይን ልትቆጠር ወይንም አላህ ሊቀበላት ዘንድ አዳን የግድ ነው ማለት አይደለም። ጥሉ አልፈጅር ብቻ ነው። ፈጅር ብቻ ይውጣል። በይነ አዛን ወሊቃም መሆን ማሻአላህ ነው። ወላኪን ወቅታ የሚገባው ብልአዛን ሳይሆን የጡልዕ ፈጅር ነው። ፈጅር መውጣቱ ብቻ ነው ጊዜዋ የሚገባው። ስለዚህ የሱብሒ ረካዓተይ ረካዓተይ ሱብሒ ነው ይቻላል፣ ችግር የለም። ወላኪን አንድ ሐዲስ አለ ያው በይነል ዑለማ እክቲላፍ አለ። ሶላቱል ሌይሊ ወነሃሪ መተና መተና የሚላለው ወነሃሪን ኸጣ ضعيف አድርገውታል። ወላኪን ይዙና ምን ያደርጋሉ? አራትም አንድ ላይ ቢሰግድ ሱና እስከሆነ ድረስ ችግር የለም አይገደምም ነው። ደረጃቸው ተመጣጣኝ መሆን አለበት። ረካዓተይን ቀብለ ልገዳት ከሱብሂ በፊት ማለት ነው። ቀብለ ልገዳት ከሱብሂ በፊት ሁለት ረካ ረዋሁል ቡኻሪ ሸይኹል ቡኻሪ ዘግበውታል። ሐዲስ ለብቻው ከሰገድከው ችግር የለም። ግን መስጂድ ስትገባ ዙሁር ደርሶ ከሆነ ረካዓተይ ቀብልያ ስገድ፣ ቀብልያ ውስጥ ትገባለች ይባል አብራ ትገባለች። ይካተትልሃል ባንድ ላይ እ ምን ካደረሰ ስገድ፣ ምን ችግር አለው? ምን እንትን ታህያት ትሰግድና አዛኒ ላይ ከዛም በኋላ አራት ትሰግዳለህ ካስፈለገ ግን አዛንና ኢቃም መካከል ስድስት አትደርስም። አንተ የሚያው እንትን ካልሆነ በስተቀር እንጂ አይደረስም ስድስት ረካዓ። ስለዚህ አራቱን ረካዓ ትሰግዳለህ። ገብተህ ያለብህ ነገር እኮ ሌላ ሶላት ራሱ ካለ ተህየተል መስጂድ እሱ ውስጥ ይካተታል። ችግር የለም ይገባል። በሱናው ስር ማለት ነው። وعنها عن عائشة مالتنا وعنها رضي الله تعالى عنها قالت لم يكن النبي صلى الله عليه وسلم نبي አልነበሩም ትለናለች አይሻ رضي الله تعالى عنها ነብዩ አልነበሩም አላ ሸይእን በሆነ ነገር ላይ ሚነል ከሱና ሶላት ብንመለከት አሸደ እጅግ የበረታ ተአሁደን በጥንቃቄ በኩል በጣም የበረታ ጥንቃቄ አያደርጉም አላ ረካዓቴል ፈጅር ከረካዓቴል ፈጅር የበለጠ እጅግ የሚጠነቀቁበት ሱና አይቻላትም ትላለች አይሻ አልነበረም ለም የኩን ነቢ አልነበሩም አላ በሆነ ነገር ላይ ምን ከሱና ሶላቶች ማለት ነው ቀብልያም ይሁን በዕድያም ይሁን ውትርም ይሁን ምንም ይሁን ወለው ካነ ልውትሩ አውላ ማለት ነው። አሸዱ ተዓሁደን በጣም ጥንቃቄ የሚያደርጉለት አላየው ምንሁ ነቢዩ አለይሂ ሰላቱ ወሰላም ከአላ ረካዓተል ፈጅር ከረካዓተል ፈጅር የበለጠ ጥንቃቄ የሚያደርጉበት የለም ትላለች። በጣም ተጠንቅቀውላታል። ይህም ማለት ማተረካህ ነብዩ ሰለላሁ ዐለይሂ ወሰለም ሰፈረን ወላ ሐضራ ነብዩ አለይሂ ሰላቱ ወሰለም መንገደኛም ሆነው ሆነ በቤታቸው ኖረው ትተዋት አያውቁም። ረካዓተል ፈጅር ትተውት አያውቁም። መንገደኛ ነኝ ሁለት ሁለት ረካዓ ሰግዳለሁ ግን ሱነተ ራፊዳ የእንትና ትሰገዳለች የሱብሒ ቀብልያ ማለት ነው። ትተዋት አያውቁም። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም በጣም ጥንቃቄ የሚያደርጉለት ሱና ይቻላትም አሸዱ ተአሁደን አሸድ እጅግ የበረታ ስፈላት ሲግሪ ያገላለች ነው። አሸድ እጅግ ተአሁደ በጥንቃቄ በኩል ሲበረቱ አላየሁም። ነብዩ ሰለላሁ ዐለይሂ ወሰለም አላ ረከዓ ፈጅር ከፈጅር ረከዓ የበለጠ ትላለች በጣም ይጠነቀቁ ነበር። ይህም ማለት ደግሞ ወተረካ ረሱላህ ሰለላሁ ዐለይሂ ወሰለም ሰፈረው ወላ ሐደራ በሰፈርም ላይ ሆኖ ትተዋል። አብደላህ ብን ዑመር አንድ ጊዜ ለምን ሱና አስተግድም አሉት። ሐጅ ላይ እያለን ለምን ሱና አስተግድም ሲሉት ለው ኩንቱ ሙሰቢሐን ለአትመምቱ ብሏቸዋል። ሱና ብሰግድ ኖሮ ዙሁርን አራት አስርን አራት ረካ አድርጌ አልሰግድም ነበር እንደዚህ ማድረግ ካልቀረ ሱና የምሰግድ ከሆነ ሱና መጀመሪያ ፈርዱ እንኳ ከአራት ወደ ሁለት አንሶልኛል እንኳን ቀብልያና በዕድያ ልጨምርበት በዕድያና ቀብልያ ለም ሱብሂ ላይ ግን ረካዓተል ፈጅር አለ እሱ አለ እ ጀማዓ ጀማዓ ሊያመልጣቸው እንትን ከሆነ የአጋጣሚ ሱቢ ስትመጣ ኢማም ቆሞ ከሆነ ፈርዱን ስገድና ኋላ ላይ ትሰግዳታላችሁ። ኋላ ላይ ትሰግዳታለህ። ይህንን ጃሚዕ የሆነ ከኋላ ደሊል ሐዲስ እንዳለ ነግሬያችኋለሁ። ከሱቢ በኋላ መስገድ አይቻልም። ወላኪን ረካዓተል ፈጅርን እንደ ኤክሰፕሽናል አድርገው ባለ ብሉገል መራም እንዳመጡ ነግሬያችኋለሁ። ይሰገዳል። ግን መጀመሪያ ምን መሆን አለበት? ኢቃም ካለበት ተውና ታቋርጥና ተው ረካዓተ ኢህራም አድርገ ኢማም ኢቃም ካለበት ተው ሶላት ሱብሂን ከሰገድ በኋላ ትሰግዳታለህ። አተወል አይተው። እሱም በመተው ወንጅሏል ማለት አይደል ይገርም ትርፍ ግን አምስት ይገርም ትርፍ ወሊሙስሊሚን ለሙስሊም ሙስሊም ላይ ባለ ዘገባ ይሄ ሐዲሱ ሙተፈቅ አለይ ሐዲስ ሐዲሱ ሙተፈቅ አለይ የሆነ ولمسلم ركعة الفجر ሁለቱ ركعة الفجر خير ይበልጣሉ ሚነ ዱንያ ከዱንያና ወማ ፊሃ ዱንያ ውስጥ ካለ ነገር ሁሉ ይበልጣሉ ብለዋል غير القرآن ረካዓተል ፈጅር የፈጅር ሁለት ረካዓዎች ኸይሩን ይበልጣሉ ሚነ ዱንያ ከዱንያና ወማፊያ ዱንያ ውስጥ ካለ ነገር ሁሉ ምርጥ ነገር ከማንኛውም ነገር ركعتي الفجر ትበልጣለች። ولكن ركعتي الفجر ይህን አክል ትበልጣለች ማለት ከዊትር ትበልጣለች ማለት አይደለም። ዊትር በጣም በጣም أفضل الصلاة بعد المكتوبة الوتر ብለዋል ነብዩ ዓለይሂ ሰላቱ ወሰላም። ከአምስት ወቅት ሶላት በኋላ ከአምስት ወቅት ሶላት በኋላ ያለ ታላቁ ሶላት የሌሊት ሶላት ሶላትን ዊትር ነው የሌሊት ሶላት ነው ብለዋል። ይህንን መዝያ ረካዓተል ፈጅር ይህንን ደረጃ ማግኘቷ ከዊትር ትበልጣለች ማለትን አያት። ይሄ ደረጃ አላት። ወላኪን አፍዶል ያን ያዘችው ያችኛት ዊትር ናት። አፍዶል ተብላ የተገለጸ ይሄ ከሌላ ይበልጣል ሳይሆን ያላትን ደረጃ ግን ተነግሮላታል። ረካዓተል ፈጅር ኸይሩን ትበልጣለች። ሚነ ዱንያ ከዱንያ ዱንያ ውስጥ ያለ ንብረት እጃችን ከሚገባ ይልቅ ሁለት ረካዓ መስገድ አላህ ዘንድ ታላቅ ቦታ ያሰጣል። ጀነትም ውስጥ እንደዚህ ታላቅ ቦታ ያሰጣል። وعليكم السلام ورحمة الله وبركاته። خير من الدنيا خير من الدنيا وما فيها خلاص ነበር። ግልጽ ነው አይደል? ዱንያና ዱንያ ውስጥ ካለ ሁሉ ዱንያ ውስጥ ካለ ሁሉ ከቁርአን ትበልጣለች ማለት አይደለም። ብዙ ከፈራኢድም ትበልጣለች ማለት አይደለም። ከዛ ውስጥ ካለች ዋጅብና ዋና ዋና ነገር ከምንላቸው ውስጥ ካሉ እኛን ከሚያስደስት ዱንያዊ ከሆነ ነገርና ከዱንያና ዱንያ ውስጥ ካለ ነገር ሁሉ ትበልጣለች። ይህ ሚዛን የለውም። በምን እንደምንመዝነው አለ በሚሊየን በትሪሊየን ዶላርም በዲናርም ሆነ በድርሃም በወርቅም አይተመንም። ኸይሩ ምን ዱንያ ወማ ፊሃ ዱንያና ዱንያ ውስጥ ስንት ነገር ነው ያለው ይህን ያህል ሚሊዮን የሚባል ነገር ማለት والله هذا الفضيلة الله በቃ አይተመንም ዋጋው አይተመንም ማለት ነው። ከዱንያና ዱንያ ውስጥ ካለው ሁሉ ይበልጣል። በጣም ይከብዳል ለመገመት። እናስበው ምን አይነት ትርፍ እንዳለ ማለት ነው። وعن ام حبيبه ام المؤمنين رضي الله تعالى عنها وعن ام حبيبه ام المؤمنين وعن ام حبيبه ام المؤمنين رضي الله تعالى عنها قالت سمعت رسول الله صلى الله عليه وسلم يقول ام حبيبه من الناس هي رملة بنت ابي سفيان يا ابو سفيان ልጅ ረምላ የምትባለው ስሟ ረምላ ቢንት አቢ ሱፊያን ኡም ሐቢባ በምን ታስታውቃለች? ቅጽል ስሟ ነው። ወቅቱ ሙዓዊያ የሙዓዊያ እህት ናት። ሙዓዊያ ማለት በአልይ ዘመን ሲያስተዳድር የነበረው አስለመት ቀዲመን ድሮ ነው እስላምን የተቀበለችው። ወሀጀረት ኢለል ሐበሻ ሐበሻ መጥታ ነበር ሂጅራ ስደት። ፈተነሰረ ዘውጁሃ ዑበይዱላህ ብኑ ጀሕሽን ነሳራ ሆኖባት ነበር፣ ክርስቲያን ማለት ነው። ነሳራ ሆኖባት ሆናት ወማተ እዛው ሞተ፣ ነሳራ ሆኖ ከተዘወጀሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ሰና በሰባተኛ ዓመተ ሂጅራ ነብዩ አገቧት። ወሄ ሁናት እዛው እያለች አገባት። ثم قدمت المدينه እዚሁ ሐበሻ እያለች ነው ነብዩ ዐለይሂ ሰላቱ ወሰላም እዚሁ እያለች ማለት ነው። ነጃሺ ነው እንደው የሚዳራ ሰው ታሪክ እንትኑ እዚሁ እያለች ነው ያገባት ነብዩ በርቀት እዛ ሆኖ ማለት ነው። ነብዩ መዲና ሆኖ እሷ ሀበሻ ሆና ነው ያገባት። ኒካው ተደረገ። وهي هناك ثم قدمت المدينة ከዛ መዲና ሄደች مع مهاجر الحبشة ሀበሻ ከመጡ ስደተኞች ጋር አብራ ሄደች ሶስት የተሰና በ42 ወይንም በ44 ወይንም በ50 ዓመተ ሂጅራ ነው ሞተችው ኡሙል ሙእሚኒን የሙእሚኖች እናት አንዷ የነብዩ ሚስት ናት። ቃለት ትላለች ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም ነቢዩን ዐለይሂ ሰላቱ ወሰላም ሰምቻቸዋለሁ አለች። ተቁል ሲሉ መን ሶላ የሰገደ ሲንተይ ዐሸረተ ረክዓ አስራ ሁለት ረክዓዎችን ፊየውሚ ወለይላ በሌሊትና በቀን አስራ ሁለት ረክዓዎችን የሰገደ በና بني له ይገነባለታል። بهن በእነዚህ አስራ ሁለት ረክዓዎች ምክንያት بيت في الجنة ጀነት ውስጥ ቤት ህንፃ ይገነባለታል ብለዋል ነብዩ ትለናለች። رواه ሙስሊም ሙስሊም ዘግቦታል ሐዲሱን ወፊ ሪዋያ ተጠዋዓን ብላለች። ይሄ more بيان ማድረግ ነው። አስራ ሁለቱ ረካዎች ፈርድ ውስጥ አይካተቱም፣ ከፈርድ ውስጥ ያሉ ናቸው ለማለት ይጠቅመናል። ተጠዋዓን በሱናነት የሰገደ እነዚህን አስራ ሁለት ረካዎች ማለት ነው። ማን ማን ናቸው? ወለቱርሚዚ ነህወ ወዛደ በያን አድርጎታል ቱርሚዚ። እነዚህ አስራ ሁለት ረካ ነው ያሉት። አስራ ሁለት ረካ ማን ማን ተቆጥረው ነው? ቱርሚዚ ዘገባውን ግልጽ አድርጎልናል። ሙስሊም ነው የዘገበው ሐዲሱን ወፊ ሪዋያ ተጠዋዕን መን ሰላ ስንተይ አሸረ ረካዓተን ተጠዋዕን የውም ወሌላ በቀንና በሌሊት በተጠዋ 12 ረካዓ የሰገደ بني له ይገነባለታል بهن በእነዚህ 12 ረካዓዎች ምክንያት بيت في الجنة ጀነት ውስጥ ቤት ህንጻ ይገነባለታል ብለዋል ነብዩ عليه الصلاة والسلام። ወለትርሚዚ ለትርሚዚ ነህዋ ይህንኑ አይነት ሐዲስ ከዘገበ በኋላ وزاد ሲን information ጨምሯል። ምን አብራርቷቸዋል? 12 ረካዓዎች ማን ማን ናቸው? أربعة قبل الظهر كظهر بفيت عرات وركعتين بعدها كهالا ولد وركعتين بعد المغرب سجس وركعتين بعد العشاء كيشا بوهالا سن عشر وركعتين قبل صلاة الفجر عشر ولد من الزهر معنا مزين يتجد جنة يتجد نبال لقلب الله النبي عليه الصلاة والسلام قم تطوعنا السن تطوعنا السن አይወጅብም፣ ዋጅብ አይደለም፣ ተጠዋ በሱና ይሄ ደረጃ አለ ማለት ነው። በአስራ ሁለቱ ረካዎች እነዚህም በመስገድ ሌላ አለ። ቀብለ ለአስር አለ ብያቸዋለሁ። ቀብለ ቀብለ መግሪብ አለ። ቀብለ ኢሻ ራሱ ሊሰገድ ይችላል አለ የሚለው ዋቢህ ደሊል ኑሮ ሳይሆን ግን በይነ አዛኒ ወል ሶላ የሚል ስላለ ያንን ተከትሎ ይሰገዳል። ቀብለ የተል ይሰገዳል ይሰገዳል፣ ችግር ግን ከራዋቲቦች አይመደብ። ራቲባ ማለት የማይቀሩ ልክ አንድ ሰው ባህሪ ጥሩሱና የሚሰራ ከሆነ እነዚህን እንደ ዋጅብ ተከታትሎ ይሰግዳቸዋል። ዋጅብ አይደለም ይተዋቸው ወንጀል አለበት ማለት አይደለም። ግን አይተውም በቃ ባህሪ ሆኖ ቅር ቅር ይለዋል። እነዚህን ከተወ በዕድያ ቀብልያ እነዚህን አስራ ሁለት ረቃዎች ከተወ ቅር ቅር ይለዋል በጣም ነብዩ በጣም ረዋቲብ አድርጎ የሚሰግዷቸው አርባ ረክዓ ነው በቀን ውስጥ ማለት ነው። አስራ ሰባት ረክዓ ዋጅብ ፈራኢዶች ማለት ነው። አስራ ሰባት ረክዓ ዋጅብ አስራ ሁለት ረካዓ እነዚህ አስራ አንድ ረካዓ ሌሊት ስንት ይሆናል ማለት ነው? እነዚህን አይተውም በቃ ሌሎች ሊጨምሩ ይችላሉ። ቀብለል አስር ሊሰገድ የሆነ ነገር ሊሰገድ ይችላል። እነዚህ ግን አይቀሩም። 17 ረካዓ ፈርዱ ነው አምስት ወቅት ሶላት። 12 ረካዓ የቀኑ ሶላት ይሄ የቀኑ ስብስብ 11 ረካዓ የሌሊቱ ውስጥ አንድ ላይ ስንደምረው ስንት ይሆናል? أربعين ركعة النبي تتوعى التوعى أم تنكر شهر لا يقربون وللخمسة لامسوا عنها كذو كأم حبيبة يتعز حادثا لامسوا آه، آه، لكاونتوت من حافظ يتتبابك على أربعين قبل الظهر كظهر بفت النزين عرفت يتتبابك وأربعين بعدها كظهر بها لأرابت كتبت ليادرجة ሐረመሁ ላሁ ተዓላ አላህ እርም ያደርገዋል አለናር በእሳት ላይ አላህ እርም ያደርገዋል ጀሃነም አይገባም ብለዋል ነብዩ አለይሂ ሰላቱ ወሰላም። እነዚህን የተከታተለ ምንም መን ሐፈዛ የተከታተለ አሁን የተቆጣጠረ በጥንቃቄ የተከታተላቸው አላ አርበዒን ቀብለ ዙሁር ከዙሁር በፊት አራት ወአርበዒን ባዕድሃ ከዙሁር በኋላ አራት አሁን ከዙሁር በኋላ አራት አደረገልን። ወላኪን ሙአከድ አይደለም ሙአከዱ አስራ ሁለቱ ውስጥ አይገባም ቢጨምር ማሻአላህ ጨምረው ማሻአላህ በጣም ጥሩ ነው። ጨምረው ማለት ነው። አራት ባዕድያን አራት ቢያደርገው ማሻአላህ ይህ ደረጃ ያገኛል ያሉት ነብዩ አለይሂ ሰላቱ ወሰላም ወላኪን ከሙአከዶቹ አይካተትም። ከጀሃነም እሳት ላይ ይህ ሰው ሐራም ይሆናል ስጋውን የጀሃነም እሳት አይነካውም እያሉ ነው ነብዩ አለይሂ ሰላቱ በሱና እንደዚህ አይነት ደረጃ ነው። ተጋተናል ዋን ابن عمر رضي الله አንሁማ عنهما قال قال رسول الله صلى الله عليه وسلم يا الله ملاكتኛ እንዲህ ብለዋል رحم الله امرأ አላህ ይዘንለት ሶላ አርባዓን ቀብለ ልአስሪ ከአሱር በፊት አራት የሰገደ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ረዋሁ አሕመዱ ከአሱር በፊት አርባዓን ቀብለ ልአስሪ ከአሱር በፊት አራት ረካዓ የሰገደን ሰው አላህ ይዘንለት ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ዱዓ አድርገውለታል። ረዋሁ አሕመዱ ወአቡ ዳውድ ዘግበውታል። ወትርሚዝዩ ትርሚዝዩም ወሐሰነሁ እብኑ ኹዘይማ ወሰሐሐ ሶሒህ ነው ብለዋል። ለይሰት ሚን ሱነን ረዋቲብ አይደለችም። ወላኪን እነ እብኑ ተይሚያ ይሄንን መውዱዕ ነው ያደረጉት። ሐዲሱ በጣም ضعيف ነው ነው ሐዲሱ ضعيف ነው። ሐዲሱ ضعيف ነው። ወደ ሐሰንነት ደረጃ ይመጣል። ለምን ለሁ ሸዋሂዱ ኩቱር የተለያዩ ሰነዶች አሉ ይሄንን የሚረዱ እነሱ ተረዳቸው መጥተው ራቲባ ደረጃ እንኳ ባይዘል ሱናነቱ ግን የተጠበቀ ይሆናል። ችግር የለም። እዛ ደረጃ ይደርሳል። ወላኪን ራቲባ ይሆን ሌሎች ዱዓኢት አድርገውታል። በጣም ከ በጣም ዱዓኢት ነው። ሐዲስ ማየት ግልጽ ነው። ተግባብተናል። እንደ ራቲባዎቹ ግን አይሆንም። ራቲባዎቹ ነው ናቸው አልኳቸው እ አስራ ሁለቱ ማለት አስራ ሁለቱ وعن عبد الله بن مغفل المزني وعن عبد الله بن مغفل المزني رضي الله تعالى عنه من أصحاب الشجرة كأصحاب الشجرة وشوف عندنا إيه أصحاب الشجرة مثالوت مبايعة የተደረገበት የሁዴይቢያ እንትን ነው سكن المدينة مدينة نورا عبد الله بن المغفل المزني ثم البصرة مدينة የተወሰነ ከኖረ በኋላ ከዛ ባስራ የሚባለው የኢራቅ ሁለተኛ ከተማ አዛዥ ነው የኖረው ካነ ፊል ዐሸረቲ አለዚነ በዐተሁም ዑመር ከአስሩ ሰዎች ጋር ዑመር ከላካቸው ወደ ባስራ ሊፈቅሁና ሰዎችን ሂዶ አስተምሩ ብሎ አስር ሊቃውንቶችን ዑመር ከመዲና ልኳቸው ነበር ወደ ባስራ ከአስሩ ውስጥ አንዱ ነው ተወላ ሰና ሱፊየ ሰና ሲቲነ ሂጅራ በሂጅራ በስልሳኛው ዓመት ነው የሞተው ረዲየላሁ ተዓላ አንሁ አላህ ይወደድለትና አኔ ነብዩ ሰለላሁ ዐለይሂ ወሰለም ቃል ከነብዩ ዐለይሂ ሰላቱ ወሰላም ይዞ ይህን ሐዲስ ይነግረናል። ነብዩ ምን አሉ? ሰሉ ቀብለ ልመግሪብ ሰሉ ቀብለ ልመግሪብ ከመግሪብ በፊት ስገዱ፣ ከመግሪብ በፊት ስገዱ። ثم قال في الثالثة በሶስተኛው እንዲህ አሉ ሊመን ሻአ ለፈለገ ለፈቀደ ደስ ስላለው አሉ ከራህየተ አየተኺዳህ ናሱ ሰዎች እንዳይዟት ጠልተው ነው ነብዩ ሱና ቋሚ ሱና አድርገው እንዳይዙ ስለፈለጉ ነው። መጀመሪያ ምን አሉ? ሰሉ ቀብለ ልመግሪብ አሉ። ሰሉ ቀብለ ልመግሪብ አሉ። በሶስተኛው ከመግሪብ በፊት ስገዱ፣ ከመግሪብ በፊት ረካዓተን ስገዱ አሉና ثم قال في الثالثة በሶስተኛው እንዳሉ ሊመን ሻአ ለፈለገ አሉ። መጨረሻ ሊመን ሻአ ያለችዋን የተናገሩት ለምንድን ነው? ከራሂየተ ስለጠሉ ነው ነብዩ አየተኺዳህናት ሰዎች እንዳይዟት ሱና እንደ ሱና እንደ ታላቅ እንደ ራሲ ባሱና አድርገው እንዳዩት ስለፈለጉ ለመንሻ ያሉ። አለበለዚያ እኮ አእምሮ ወደሆነ ነገር ይወስድ ነበር። ሶሉ ቀብለል መግሪብ ሶሉ ቀብለል መግሪብ ብለው ዝም ቢሉ ኖሮ ምን ይሆን ነበር? አታ ዋጅብ ሊሆን ይችላል የነብዩ ትእዛዛቸው አም ወደ ዋጅብነት ስለሚቀር ሊመን ሻአሉ መጨረሻ አንድ ይሄ በትእዛዛቸው ያመጡት ነው ነብዩ አለይሂ ሰላቱ ወሰለም። ይቺ በሶስት ነገር ነው የጸደቀችው ቀብለል መግሪብ በንግግራቸውም በድርጊታቸውም በኢቅራርም በሶስትም ሶስትም ደግሞ የደሊል ምንጫችን ነው። የነብዩ የሱና ምንጭ ሶስቱ ነው። አንድ የተናገሩት ወይ ያደረጉት ወይ አይተው ያጠኑት ያጸደቁት ሶስቱ በሶስቱም ላይ ረካዓተል እንትን ቀብልየተል መግሪብ የተረጋገጠችው አሁን አዘዋል ንግግራቸው ነው ሶሉ ቀብለል መግሪብ ሶሉ ቀብለል መግሪብ ወፊ ሪዋያ በሌላ ዘገባ ለብኒ ሒባን እብነ ሒባን ላይ በተረጋገጠ ሐዲስ አንንም ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ሶላ ሰግደዋል ቀብለ ልመግሪብ ከመግሪብ በፊት ረክዓተይን ሁለት ረክዓ ሰግደዋሉ ይላል ነብዩ ከመግሪብ በፊት ሁለት ረክዓ ሰግደዋል። የሚከለክሉ ሰዎች አሉና ነው لان وقت المغرب وقت ضيق ጠባብ ጊዜ ስለሆነ ረክዓተል እንትን ረክዓተል ቀብልየ ቀብልያ ብንሰግድ ከመግሪብ በፊት ይጎዳብናል መግሪቡ። ስለዚህ ቀብልያ የሚባለው ነገር መቅረት አለበት ያሉ ዑለማዎች አሉ። ላ በሶስቱም የተረጋገጠችን ሱና አንልም ደግሞ ደሊሉ ዋበት ነው በጣም በጣም ዋضح በጣም ዋضح እንዳይጎዳ ብለው ነው ነብዩ አለይሂ ሰላቱ ሰላም ይህ ሳይገባቸው ቀርቶ አይደለም፣ ሰግደዋል፣ አዘዋል፣ ሲሰግዱ አይተው ዝም ብለዋል። እቅራሩ ደግሞ ይሄን ይመስላል። ወሊ ሙስሊሚን ሙስሊም ዘንድ በተረጋገጠው ደግሞ አን አነስ ረዲየላሁ ተዓላ ነቃል አነስ እንዲህ ይላል ኩና ነበር ኑሰሊ ረክዓተይኒ ሁለት ረክዓ እንሰግድ ነበር ባዕደ ጉሩቢ ሸምስ ፀሐይ ከጠለቀች በኋላ እንሰግድ ነበር ወካነ ነብዩ ሰለላሁ ዐለይሂ ወሰለም ነብዩም ነበሩ يرانا ይመለከቱን ያዩን ነበረ ሲገቡ ወደ መስጊድ فلم يأمرنا አላዘዙንምም ولم ينهنا አልከለከሉንምም አለው አላዘዙንም አልሰማም ከኋላ ግን ምን ብለዋል ነብዩ አለይሂ ሰላቱ ወሰለም አብደላህ እብኑ ሙገሰል ልሙዘኒ በተናገረው ሶሉ ቀብለ ልመግሪብ ሶሉ ቀብለ ልመግሪብ ሊመን ብለዋል ያንኛው ሰምቷል ይህንኛው አልሰማም አላዘዙንም ነብዩ አላዘዙም ሳይሆን አላዘዙንም እኛን ከሆነ ማም ናማ ያ አልሰማም ማለት ነው። እሱ አለመስማቱ ሌሎች አለመስማታቸውን አያት ተግባባናል። ነብዩ ጭራሽ አላዘዙም ማለትን አይደለም ያስብ አላዘዙንም ማለት አልሰማም። እሱ አልሰማም ግን አጥልቀውታል። ለማንኛውም ዋና የምንፈልገው የሁለቱ ሐዲስ ግጭት በሁለቱ ብቻ ቢረጋገጥ ኖሮ ነው ወላኪን ራሳቸውም ሰግደዋል። ሌላ ማረጋገጫ አግኝተናል። ሁለተኛ አይተው ዝም አሉን ካለም እቅራሩ ራሱ እንደ ቋሚ ደሊል ይሆናል። ችግር የለም። አላዘዙልንም፣ ጣጣ የለም። የግድ ማዘዛቸው ሳይሆን የምናየው አይተው ካጸደቁት ግን ምንድነው ማለት ነው? አዛፉና ነብዩ አጽድቀውታል። ምንም ችግር የለም። በሶስቱም ማለት ነው። ሶስቱም ተገኝቷል። ገብቷችኋል አይደል? በሶስቱም የተረጋገጠው እላይ ስገዱ ስገዱ ለፈለገ አሉ እብነ ሒባን ላይ ደግሞ ከመግሪብ በፊት ሁለት ረካ ራሳቸው ሰግደዋል። ከአነስ በተያዘ ሐዲስ ደግሞ ስንሰግድ አይተውን ነብዩ አለይሂ ሰላቱ ወሰላም ቀብልያ አላዘዙንምም አልከለከሉንምም ኢቅራር አድርገውልናል አለ። በሶስቱም የተረጋገጠው ማለት ነው። ሁለቱ ሐዲስ መካከል ሙኻለፋ ያለ እንዳይመስላችሁ። አላዘዙንም የአነስ አዘውናል፣ የአብደላህ እብን አልሙገፈል አላዘዙንም ማለቱ አልሰማም። የአጋጣሚ አንድ ቀን ሲናገሩት የለም ማለት ነው በዛን ሰዓት ስገዱ ስገዱ አሉ ቀን አብደላህ እብን አልሙገፈል አልሙዘኒ በሰማ ጊዜ እሱ አልነበረም ማለት ነው። እሱ በጣም ሳቢት ነው። እብኑ አባስ ነው وعن عائشة رضي الله تعالى عنها قالت كان النبي صلى الله عليه وسلم قلتنا تقولنا وعن عائشة رضي الله تعالى عنها قالت كان النبي صلى الله عليه وسلم النبي عليه الصلاة والسلام ነበር يخفف الركعتين ሁለቱን ረካዓዎች አጥር ቀለል ያደርጓቸው ነበር አለተይኒ እነዛ ሁለት ረካዎች ቀብለ ሶላት ሱብሒ ከሱብሂ በፊት የሚሰገዱትን ሁለት ረካዎች ቀለል ያደርጓቸው ነበር እንዳውም እንዲህ ትላለች ቀለል የማድረጋቸውን መጠን እንዲህ ብላ ነው የገለጸችው ሀታ እስከዚህ ድረስ እኒ አቁል እኔ እስከምል ድረስ ምን አቀራአ ቢኡምል ኪታብ አሁን ፋቲሃን ቀርተው ነው ሩኩ ያደረጉት እስከምል ድረስ ማለት ነው። ቅራአቱን አሳጠሩት ማለት ነብዩ አለይሂ ሰላቱ ወሰለም ምኑን አሳጠሩት ማለት ነው። ሱጁዱንም ያሳጥሩታል፣ ሩኩኡንም ያሳጥሩታል። የሆነ ማለት ከጡመኒና ይወጣሉ ማለት አይደለም። ረዘም ሳባ ያደርጉትም ማለት ነው። ፋቲሃን መጨረሳቸውም አይቀርም ጋያ ነው እንጂ ይሄ ፋቲሃን አልጨረሱም ለማለት አይደለም። ፋቲሃን ይጨርሳሉ። ግን ፈጠን እያሉ ይቀራሉ ወይ ለአለሁ ሱራ የማይጨምሩ አንዳንድ ጊዜ ማለት እንዴ የጨመሩበት ይመጣል አንዳንድ ላይ ወይም ደግሞ ቅራቱን ያፈጥኑታል ከቅራአትነት ውጭ ይወጣል ሳይሆን ግን እንደስተዛሬው በተርቲል በጣም ስበው ሳይሆን ፈጠን አድርገው ይቀሩታል ማለት ነው። ረካዓተይን ከፊፈተይን ቀለል ያለ ሁለት ረካዓ ነው ሀታ እኒ አቁል እኔ እስከምድረስ ሀታ እኒ አቁል እኔ እንዲህ እስከምድረስ ነብዩ በጣም ያሳጥሯት ቀለል ያደርጓል ነበር። አጠራ አነበቡን የኡሙል ኪታብ እውነት ኡሙል ኪታብን ፋቲሃን ቀርተው ነው እስከምን ድረስ ሐዲሱ ሙተፈቅ አለህ ነው። ቀለል ማለቱ ጥሩ ነው ማለት ነው። መእሙሞች ይጠብቃሉ ምን እቤት መስገድ። ሁለተኛ ከዚሁ ሐዲስ የምንይዘው ነብዩ አለይሂ ሰላቱ ወሰለም ረካዓተል ፈጅር የሚሰግዱት የት ነው ማለት ነው? ሲቤት የቤት ነበር የሚሰግዱት ማለት ነው። አዳ አፍሷል ሱናን እቤት መስገድ ነው። أفضل الصلاة أفضل الصلاة في إلا المكتوبة አይደል وكما قال الرسول صلى الله عليه وسلم ቤታችሁን አተተኺዱ ቡዩተኩም ቁቡራ ቤታችሁ ሶላትን ስገዱ መቃብር አድርጋችሁ አትያዙት የኢባዳ ማዕከልም አድርጉ መቃብር የኢባዳ ቦታ አይደለም አጅር መቀበያ ወይንም ደግሞ የሆነ ቦታ ነው ስለዚህ ቤታችሁን ስገዱበት ብለዋል ነብዩ አለይሂ ሰላቱ ወሰለም ሱና ሶላቶች በቤት ሊሰገዱ ጥሩ ነው እቤት በተለይ ከዙሁር ከአሱር ውስጥ ያሉት የመግሪብ እቤት ነው ብለዋል። ነፍሱ ነግሮናል። እንትና አብደላህ ብን ዑመር የኢሻም ባዕድያ እቤት ነው ብለዋል። እነ ውትር እቤት ናቸው ተነግሮናል። ረክዓተል ፈጅርም ደግሞ ባዕድያ የሰላት ተብለና ቀብልያ እቤት እንደሆነ አይሻ ነገረችና ይቻቸዋለሁ ወዴት ሲሰግዱ ብላለች። ኢሻ ረዲየላሁ ተዓላ ነው